ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልኝ የተከበራችሁ አድማጮቻችን ዛሬ የካቲት 18 2008 ቅዳሜ ቀን ነው በኢትዮጵያ አቆጣጠር በዛሬው ፕሮግራማችን ከዚህ በፊት ግርማ ወዳጅ ጠይቆት የነበረው ነው መብራቱ ነው ስለ YouTube downloader YTD አጠቃቀም ሁሴን ናስር ከ ከ6 ኪሎ ሰፋና ዝርዝር ያለ በተግባር የታገዘ ምላሽ ይሰጥልናል። ሁሴን download ካደረግን በኋላ እንዴት ነው convert የምናደርገው፣ እንዴት cut ነው የምናደርገው ነው ጭምር ነው አብራርቶ የገለጸው። እነዚህ ፕሮግራሞች በተከታታይ በሶስት ክፍሎች ይቀርባሉ። ዛሬ ግን እንዴት download ይደረጋል የሚለውን ያቀርብልናል። ሁሴንን በጣም እናመሰግናለን። ሌላው የተለመደው ዜናና አስተያየቶች ተካተዋል። ከፕሮግራሞቻችን ጋር አብራችሁን ቆዩ። week's news. የዚህን ሳምንት ዜናዎች አሰማችኋለሁ የ NVDA version 2016 ነጥብ 1 ተለቀቀ። በቀጣዩ JAWS 17 የድምፅ ማስታወቂያዎች ሊካተቱ ነው ተባለ። የኢትዮ ቴሌኮም የኢንተርኔት አገልግሎት ዋጋ ቅናሽና የጥቅል አገልግሎቶችን ጀመረ። እንዲሁም ባለፈው ሳምንት ገልጸነው የነበረው የሰባ ሰባት ብር ከምናምን ሳንቲም ስማርትፎን የማይሳካ መሆኑን ዜና አውታሮች ገለጹ የሚሉ ናቸው። ዜናውን በዝርዝር ስንመለከት ባለፉት ፕሮግራሞቻችን ላይ ሲገልጽ የነበረው የ NVDA 2016 ነጥብ አንድ version በ February 22 ሮብለታ ተለቋል። የተጨመሩትን አዳዲስ feature ኦች ለማስታወስ ያህል NVDA እየተናገረ ከኋላ መጥቶ የሚረብሹ ድምጾችን፣ ሙዚቃዎችን መቀነስ የሚያስችል feature እንዲሁም ለተለያዩ ብሬል ዲስፕላዮች ተጨማሪ ድጋፍ ማድረግና በ Microsoft Office አጠቃቀም ላይ ብዙ ማሻሻያዎች ተደርገውበታል። ይህንን የ NVDA version ለማግኘት ኦንላይን uh, ኤንቪዲኤ ዳሽ ፕሮጀክት ዶት ኦርግ የሚል website ላይ ገብታችሁ በ heading ስትፈልጉ ነው uh, በ button ስትፈልጉ download button የምትል ታገኛላችሁ። እሷን space ታደርጋላችሁ። ቀጥሎ በሚመጣችሁ page ላይ በ radio button skip donation this time የሚል ትፈልጋላችሁ። እሱንም space ታደርጉና ከዛ email address አስገባ የሚል አለው ኢሜላችሁን አስገብታችሁ download ትሉታላችሁ download ያደርግላችኋል ማለት ነው email address ማስገባት የግድ ነው ግን ኢሜል ካስገባችሁ በኋላ ሌላ መጠየቅ የለም ቀጥታ download ያደርጋል የኢንቪዲ ዜና ይህን ይመስላል በዚህ ሳምንት የኢትዮ ቴሌኮም የኢንተርኔት መጠቀሚያ ዋጋን ቀንሷል ከዚህ በፊት እንደምታውቁት በሞባይል ኢንተርኔት ለመጠቀም በሜጋባይት 46 ሳንቲም ይቆጠር ነበር ከዚህ ሳምንት ጀምሮ ግን በሜጋባይት 35 ሳንቲም እንዲቆጥር ተደርጓል። እንዲሁም በ በእኛው ፕሮግራም ክፍል ሰባት ላይ ገልጸነው እንደነበርነው የ customizing ኢትዮ ቴሌኮም በሚል አገልግሎታችን ላይ ገደብነት እንደሚበጅና ያንን ሳብራራ እንዴት እንዳገኘው ስናገር ጥቅል አገልግሎቶች ቴሌ መስከረም ላይ ቅናሽ እንደሚያደርግና ጥቅል አገልግሎቶች እንደሚኖሩ ተናግሬ ነበር። በዛ ፕሮግራም ቀርቷል የሚል አስተያየት ነበር የገለጽኩት። ነገር ግን የኢንተርኔትና የ text message ጥቅል አገልግሎትን አሁን በይፋ ጀምረውታል። ይኸውም የቀን፣ የሳምንት፣ የወር አለ። በዛ ጊዜ እንደገለጽኩት የቀኑ በኢንተርኔት የአምስት ብር ሀያ አምስት ሜጋባይት የአስር ብር ሀምሳ አምስት ሜጋባይት የአስራ አምስት ብር መቶ ሜጋባይት እያለ ይቀጥላል። ዝርዝሩን ኮኮብ ዘጠኝ ዘጠኝ ዘጠኝ መሰል አድርጋችሁ የሚመጣላችሁን ጽሁፍ በመከተል ዝርዝሩን እዛ ላይ ማየት ትችላላችሁ። የ JAWS seventeen ያሉትን አዳዲስ ፕሮግራሞች በድምፅ ማስተዋወቅ ልጀምር ነው። ይኸውም የኢዳውስ አምራች የሆነው company Freedom Scientific FSCast የሚባል በየወሩ እንዳስፈላጊነቱ ደግሞ አዲስ ፕሮግራም በኖረ ጊዜ በማንኛውም ጊዜ የሚለቀቅ ልክ እኔ እንደማደርገው አይነት ፖድካስት ፕሮግራም አላቸው። ቅድም እንዳልኩት FSCast ነው የሚባለው። እናም በቀጣዩ JAWS version ጀምረው ግን ይህ FSCast JAWS ተጠቃሚዎች ለሆነ ሁሉ JAWS ልክ ሲከፈት አዲስ version ካለ new FSCast version እያለ ይነግራቸዋል። አስፈላጊ ሆኖ ካገኙት download አድርገው ማዳመጥ ይችላሉ ተብሏል። እንግዲህ ይህ አዲስ የ JAWS አገልግሎት ወይም feature በ March 15 በእኛ መጋቢት ሰባት አካባቢ እንደሚለቀቅ ነው የተገለጸው። እንግዲህ እዛ ሰሞን ተከታትላችሁ ታዩታላችሁ። ስለ JAWS አዳዲስ ነገር በመጣ ቁጥርም እዛው ኮምፒውተራችሁ ላይ ከች ማለት ነው። የመጨረሻው ዜና ሳምንት ገልጨው የነበረው በሰባ ሰባት ብር ስማርትፎን የማይሳካ መሆኑን የተለያዩ ዜና አውታሮች እየገለጹ ነው። ይህንን ዝርዝር ያደረሰን አብዱራዛቅ ነው። እዛው company ው ከሚገኝበት ከህንድ ሀገር አብዱራዛቅ ዝርዝሩን ይነግረናል። ጤና ይስጥልኝ ውድ የቴክኖሎጂ ለክዝሻን ተከታታዮች እና ዋና አዘጋጅ አባተ አብዱረዛቅ ከድር እባላለሁ። ከዚህ ከህንድ ሀገር ነው ይህ message ምልክላችሁ። ለሁላችሁም ሰላምታዬ የክብር ሰላምታዬ ይድረሳችሁ። በመሰረቱ የዚህ ፕሮግራም ቋሚ ተሳታፊ በሆንም በፕሮግራም በመላክ ደረጃ የመጀመሪያ ነው። እስካሁን አለመላኬ unfair መሆኑን በአምንም ያው በስራ ውጥረት ምክንያት ነው፣ ይቅርታ ጠይቃለሁ። ለወደፊቱ በደንብ ለመሳተፍ ሞክራለሁ፣ በፕሮግራም በማቅረብም ደረጃ። ዛሬ ራሱ አንድ እኔ ያው ኑሮዬ ህንድ ስለሆነ ባለፈው አባተ ያቀረበው ዜና በተወሰነ ደረጃ እኔን ስለሚመለከት በዛ ላይ አንዳንድ ማብራሪያዎችን ለመስጠት ነው ይሄን መልእክት እየላኩላቸው ያለሁት። ባለፈው ጊዜ እንደምታስታውሱት አባተ አንድ ዜና አቅርቦላችሁ ነበር። ይኸው ምንድን ነው አንድ Ringing Bells የሚባል እዚህ ሀገር የሚገኝ company smartphone በሁለት መቶ ሀምሳ አንድ ሩፒ ወይም በእኛ ሀገር ብር ወደ ሰባ ሰባት ብር ገደማ አምርቶ ለመሸጥ እንደተዘጋጀ ነው። ይሄ ዜና እውነት ነው። እዚህም ሀገር ሲወራ ነበር። company ው ከላይ እንደጠቀስኩት Ringing Bells ይባላል። እዚህ ሀገር እዚህ ሀገር ኡተር ፕራዴሽ በሚባል ግዛት ውስጥ ኖይዳ በሚባል ከተማ የሚገኝ ነው ዋና ጽህፈት ቤቱ። ይሁን እንጂ በዚህ የዓለም የዓለምን attention በአጠቃላይ የዓለም አቀፉን attention በሳበ የ smartphone production ላይ ብዙ ጥያቄዎች ተነስተዋል። አይቻልም ከሚል angle which are በእኔ እምነት ብዙዎቹ valid ም ናቸው ጥያቄዎቹ እና የመጀመሪያው concern ምንድን ነው company ው ራሱ አቁሞታል የሚል ነው። አቁሞታል in a sense February አስራ ስምንት እና አስራ ዘጠኝ ምዝገባ ነበረ። ለመዝገቡ እንሸጥላችኋለን ይሄም ሞባይል ብሎ accordingly ህዝቡም እየተመዘገበ ነበረ። company ው ግን ወዲያው ነው ምዝገባውን ያቆመው። ለምንድን ነው በሚባልበት ሰዓት ምንድን ነው የተሰጠው ምክንያት የጠበቅነው ሀያ አምስት lakh ሰው ነው ህዝብ ነው። ሀያ አምስት lakh ማለት አንድ lakh አንድ መቶ ሺህ እንደማለት ነው። ስለዚህ ሁለት ነጥብ አምስት ሚሊዮን ህዝብ ጠብቀን የተመዘገበው ወደ ሰባት crore ሰባት crore አንድ crore አስር ሚሊዮን ነው። ሰባት crore ህዝብ ነው የተመዘገበው which is ወደ ሰባ ሚሊዮን ገደማ እንደማለት ነው። ስለዚህ ከጠበቅነው በላይ ስለሆነ ለጊዜው ምዝገባውን አቋርጠናል ነው የሚሉት። ይሄ ሊሆን ይችላል። ምክንያቱም የተፈለገው ያን ያክል ሰው ካልሆነ ምዝገባውን ሊያቋርጡት ይችላሉ። የሆነ ሆኖ ሌሎች ምክንያቶችም አሉ። ምርቱ እንደማያስኬድ የሚገለጽባቸው ምክንያቶች ከእነዚህም ውስጥ አንዱ <clears throat> ያው የአስገራሚው የዋጋ ጉዳይ ነው። እዚህ ሀገር በመሰረቱ ብዙ ሰው ስማርትፎን የለውም። አብዛኛው ከዛ በታች ባሉ የ Symbian ቀፎዎች እና ሌሎች ቀፎዎች ነው የሚገለገለው። so ዋጋው በጣም አስደናቂ አትጎምዢ እንዳልኩት ቅድም የዓለም አቀፍን ቀልብ ብቻ ሳይሆን በሀገሪቱም የሚኖሩ ሰዎችን ቀልብም የሳበ ነው። ምክንያቱም minimum ዋጋ እዚህ የ smartphone minimum ዋጋ አስራ አራት አርባ ዘጠኝ ሺ አራት መቶ አርባ ዘጠኝ ሩፒ በእኛ ብር ወደ አራት መቶ ሀያ አምስት ብር ገደማል። ወደዚህኛው ይሄ ዝቅተኛው ስማርትፎን ዋጋ ነው። ዝቅተኛው ስማርትፎን ዋጋ ነው። ግን የዚህኛው spec ደግሞ ዝቅተኛ spec አይደለም። በጣም አሪፍ specification ነው ያለው። አባተም ሲል ነበር ባለፈው። ስለዚህ የእሱን ዋጋ ደግሞ በምንመለከትበት ሰዓት ወደ minimum ሙ ወደ ሁለት ሺ ሶስት መቶ ብር ነው የሚሸጠው። እንደዛ ተመሳሳይነት ያላቸው እሱ ራሱ ሳይሆን ተመሳሳይነት ያላቸው spec ኣቸው ተመሳሳይ የሆነ ስልኮች minimum price ኣቸው ወደ 2300 ነው፣ ግን አቨሬጅሊ ደግሞ 4000 ብር 4000 ሩፒ ነው የሚሸጠው። 2300 ማለት በእኛ ሀገር I think ወደ 650 ብር ገደማ ነው የሚሆነው። 4000 ሩፒ ደግሞ ማለት ወደ 1100 ብር ገደማ ነው እና በአጠቃላይ minimum ሙ ከ1449 አኳያ እንኳን ስናየው Almost ልዩነቱ የአራት መቶ percent ያክል ነው። ልዩነቱ የዚህ ከራሱ spec አንጻር ደግሞ ሁለት ሺ አምስት ሁለት ሺ ሶስት መቶ ብር ነው ያልኳቸው ቅድም ዋጋ ከእሱ አንጻር ደግሞ ስናየው እንደዚሁ ወደ አስር እጥፍ ገደማ የሚሆን ልዩነት አሳንሶ ነው አመርታለሁ የሚለው ይሄ company። ያ ማለት ደግሞ ምንድን ነው አሁን ንግድ ውስጥ እንዳለ ሰው ስናየው ታማኒነት ያሳጣዋል። ይሄ ታማኒነት ደግሞ የ company ው ብቻ ሳይሆን ለወደፊቱም በዚህ በ smart ስልኮች ምርት ላይ የተሰማሩ company ዎችን ታማኒነት ይቀንሳል የሚል አመለካከት ያለው። በተጨማሪ ደግሞ የ company ውም experience ሲታይ በጣም አናሳ ነው። ያ ማለት ይሄን ቃል ከመግባቱ በፊት አንድም ቀን ስማርትፎን አምርቶ አያውቅም። አንድም ስማርትፎን ምርት ኖሮት አያውቅም። ስለዚህ በአጠቃላይ ከ company ውም የስራ ልምድ አንጻር ተአማኒ አይደለም የሚል ነገር አለ። በመሆኑም እንዳውም የዚህ ሀገር ቴሌኮሙኒኬሽን ሚኒስተር የእነሱን officials የ company ውን officials ጠርተው አንዳንድ ጥያቄዎችን እንዲመልሱ እያደረጉ ነበረ። አንዳንድ ጥያቄዎችን እንዲመልሱ ጠይቋቸው ነበረ፣ እየተወያዩ ነበር። ይሄ ነገር አለ። ሌላው ቅድም እንደነገርኳችሁ ሰባ ሚሊዮን ህዝብ ገደማ ተመዝግቧል። ተመዝግቧል ሲባል ደግሞ በተወስ ምንድነው online book አድርጓል። ክፍያም ከፍሏል 251 ሩፒ ማለት ነው። Delivery ው መያዝያ ላይ ነው የሚጠበቀው። ግን አንድም ሰው confirmation የተቀበለ የለም። confirmation የተቀበለ የለም ማለት ምንድነው? ምዝገባችሁ approve ተደርጓል ወይ ምዝገባችሁን ተቀብለናል ደርሶናል፣ እንዲህ አይነት voucher number አላችሁ ወይ electronic number ኣችሁ ይሄ ነው የሚል ምንም አይነት confirmation የለው፣ አልሰጧቸውም። በመሆኑም ህዝቡ ካለፈው አርብ ያለፈው አርብ ማለት February 19 ጀምሮ ልክ እንዳቆመ ማለት ነው ጽህፈት ቤቱ ፊት ለፊት ተሰልፎ ያንን company እየተቃወመ እንደነበረ ነው ባለኝ information። ስለዚህ አሁንም ይሄም የተአማኒነት ጥያቄ ያስነሳል ማለት ነው። ሌላው እና የመጨረሻው <clears throat> የ branding issue ነው። ይሄ company ይሸጠዋሉ የሚለው ሞባይል Freedom two fifty one ያልኳችሁ Originally የ company ው ምርት አይደለም፣ የቻይና ምርት ነው። Adcom Ikon four የሚባል የሞባይል ምርት ነው፣ ስማርትፎን ነው። እና ምንድን ነው የሚለው company ው ይሄንን rebrand አድርጌ ሸጠዋለሁ ነው የሚለው rebrand አድርጌ ሸጠዋለሁ ነው የሚለው። ይሄ የህጋዊነት ጥያቄ አንዳንድ ጥያቄዎች ያስነሳል። በተለይም ህንድና ቻይና ካላቸው ግንኙነት አንጻር ከዓለም አቀፍ የፓተንት ህጎች እና ሌሎች ይሄ trade related intellectual property የሚባል ነገር አለ። ከሱ ከሱ አኳያ ብዙ ነገሮች ያስነሳል። Anyway ይሄ ሳይሆን even assume rebranding ኡ እንኳን ህጋዊነት እንዲያገኝና ሽያጭ ላይ የሚውል ቢሆን እንኳን still price floor ኡ ወይም ደግሞ የማምረቻ ዋጋ ወለል የሚባል ደግሞ አለ። ይሄ ቀፎ የ smart ቀፎ ህንድ ስለማይመረጥ ስለማይመረት እቃዎቹ ከቻይና በ import ነው የሚገቡት። ስለዚህ አጠቃላይ የጥሬ እቃ ዋጋ ተደማምሮ ምንድን ነው የሚሆነው ወደ ሁለት ሺ አምስት መቶ ሩፒ በእኛ ሰባት መቶ ብር ገደማ ነው የማምረቻ ዋጋው ማለት ነው። ሰባት መቶ ብር ገደማ ነው የማምረቻ ዋጋው ማለት ነው። ስለዚህ ይሄ እያለ ያለው ምንድነው company ው በቀጥታ እያለ ያለው ይሄን ስልክ ከማምረቻ ዋጋው በታች ይሸጥላቸዋለሁ ነው እያለ ያለው። ስለዚህ ያ ነው አንድ የማይቻል ነገር ነው ለሚሉት አንዱ ይሄ ነው ምክንያታቸው። በአጠቃላይ የዋጋና የ company ው ልምድ ጉዳዮች ይነሳሉ እንደማለት ነው። በመሆኑም ማለት የማይካደው ሀቅ ምንድን ነው? company ው attention አግኝቷል፣ እውቅናን አፍርቶበታል። ግን በተረፈ ግን የሚያስኬድ አይነት አይደለም ነው የሚባለው። በተለይ ከዚህ ከ branding አኳያ rebrand እናደርገዋለን ቢሉን እንኳን original brand ኡን ሳይሰርዙ ነው ቀጥታ ልክ እንደኛ made in ሶዶ እንደምንለው የራሳቸውን sticker አምጥቶ የለጠፉበት original brand ኡ ይታያል። እንደገና የራሳቸው ደግሞ Freedom two fifty one የሚለው አለ እና ብዙም የሚያስኬድ አይደለም የሚል ነው ያለው ነገር። አመሰግናለሁ ስለተከታተላችሁኝ። ሌሎች ፕሮግራሞችን hopefully ይዤ እመጣለሁ። አብዱራዛቅን ከልብ እናመሰግናለን ዜናውን ስላደረሰን። ሌሎቻችሁም እንደዚሁ ከዚህ በፊትም እነ ዮሐንስ ታከለ እነ አማረ አማረም NVDA ን አዲስ version የነገረኝ እሱ ነው በእርግጥ እሱ እንኳን አግኝቸው ነበር ግን ለማንኛውም አዳዲስ version እንደዚህ ስታገኙ ብትጠቁሙኝ ደስ ይለኛል አመሰግናለሁ አብዱራዛቅን ሳምንት የነበረን ዜናዎች እነዚህ ናቸው ሰላም ጤና ይስጥልኝ አድማጮች እንደምን ዛሬ YouTube downloader ማለትም YTD ን ተጠቅመው እንዴት አንድን ፋይል ከ YouTube ላይ ማውረድ እንደሚቻል መጀመሪያ እንደዚሁ በአፌ በመናገር ከዛም በማስከተል ደግሞ በተግባር ከ JAWS ጋር ለማሳየት ሞክራለሁ። በመጀመሪያ ግን YTD ን ተጠቅሞ እንዴት download ማድረግ እንደሚቻል ለማየት እንሞክራለን። እንደምታስታውሱት ባለፈው ሳምንታት ወን ማለትም በክፍል ሰባት ይመስለኛል ወንድሜ ነ ያለው አይቲዲ እንዴት አንድን ፋይል ከ YouTube ም ሆነ ከሌላ ቦታ download ማድረግ እንደሚቻል አሳይቶን ነበር። እኔ ግን ዛሬ YTD ራሱን ተጠቅሞ እንዴት ከ YouTube ላይ ሙዚቃዎችን፣ ፊልሞችን፣ ሌሎች ቪዲዮዎችን download ማድረግ እንደሚቻል ለማሳየት እሞክራለሁ። ያው በአንድም ሆነ በሌላ ምክንያት የ YTD በ YTD ማውረድ ምርጫችሁ ለሆናችሁ ለሆነ ሰዎች ያገለግላል ብዬ ገምታለሁ። ያው በመጀመሪያ ደረጃ ማወቅ የሚገባን ነገር YTD በተለያየ version በ online freely available ነው። እኔ አሁን እየተጠቀምኩበት ያለሁት version ግን አምስት ነጥብ አንድ ነጥብ ዜሮ ነው። ምናልባትም አሁን ካሉት ላይ latest ኡ ይመስለኛል። እሱ ቢኖር በጣም አሪፍና ቀላል የሚሆን ይመስለኛል ለመናገሩም እና ይሄንን ነገር ኢንተርኔት ላይ የትኛውም site ላይ በ version ወይንም latest version ብላችሁ ብትፈልጉ ልታገኙት ትችላላችሁ። እሱ ከተገኘ በኋላ install ለማድረግም በጣም ቀላል ነው። crack ማድረግ አያስፈልገው፣ ምንም ነገር አያስፈልገውም። enter ብቻ ብሎ እሱ guide በሚያደርገን መልኩ next next እያሉ በመሄድ install ማድረግ ይቻላል። ይሄ installation complete ከተደረገ ካደረግን በኋላ ያው እንደ የትኛውም የኮምፒውተራችን ፕሮግራም ኮምፒውተራችን ላይ ይቀመጥልናል። download ለማድረግ በምንፈልግበት ጊዜም ወደ YTD የሚለውን ኮምፒውተራችን ወይ በዊንዶውስ ስታርት ሜኑን አድርገን በመፈለግ እሱ ላይ enter ማለት ይኖርብናል በመጀመሪያ ደረጃ ከዛም በማስከተል ልክ መጀመሪያ ላይ የሚመጣልን ነገር enter ደ ዩአርኤል ዛት ዩ ወንት ቱ ዳውንሎድ የምትል እንትን dialog ትመጣልናለች ልክ enter ነው ምናልባትም የዛኔ enter እንዳል ነው የማትመጣ ከሆነም enter ካልነው በኋላ ታብን በማግኘት በማድረግ ያችን dialog ማግኘት ይቻላል እሷ ላይ እንሆንና ለምሳሌ YouTube ላይ እንገባለን። YouTube ላይ ከገባን በኋላ F six ን በመንካት ለማውረድ የፈለግነው ሙዚቃም ቢሆን ፊልምም ቢሆን ሌላ ነገር ያንን የ URL ላይ መሄድ እንችላለን። F six ን ከነካን በኋላ ያችን ነገር ኮፒ ማለት ይኖርብናል። ልክ F six ን ከነካን በኋላ ኮፒ እንለዋለን። ከዛ በኋላ ልክ YTD ያችን ላይ በመመለስ የከፈትነው YTD ላይ በመመለስ enter the URL ባለችን ቦታ ላይ ያችን ኮፒ ያልናትን URL paste እንላታለን። control V ን በመርንካት paste እንለዋለን። ከዛ በኋላ tab tab tab ን እየነካን ስንሄድ download button የምትል ነገር እናገኛለን። እሷ ላይ እንሆንና space bar ን እንነካለን። ያንን ካረግን በኋላ ያው download ማድረግ ይጀምርልናል። by default YouTube download ማድረግ ይጀምራል። ምናልባት ግን የ YTD ትልቁ ምናልባት disadvantage ሊባል የሚችለው የዩ download progress ኡንም ሆነ በምን ያክል speed download እያደረገ እንደሆነ ላይነግረን ይችላል፣ ላያነብልን ይችላል። ምናልባት ይሄ ከ JAWS software ለራሱ ችግርም ሊሆን ይችላል። ግን ያንን ነገር የሚነግረን ሁኔታ አይኖርም። ለዚህም እንደ መፍትሄ download ማድረግ የጀመረበትንና ምን አይክል size እንደደረሰ ለማወቅ ዳው document ላይ መሄድ ይኖርብናል። ከዛ በፊት ግን በ YTD የሚሰሩ cut ም ቢሆን convert ም ቢሆን download ስናደረግ ቀጥታ download ላይ ወይ ምናምን ላይ አይደለም የሚገባልን፣ ቀጥታ document ላይ ሄዶ ይቀመጥልናል። እኛ document የሚለው ላይ ሄደን ነው እያረግ ነው ወይ download ያረግ ነው ነገር ቢሆን እሱን መፈለግ የምንችለው። ስለዚህ document ላይ ስንሄድ ለየት ባለ tilde ምናምን ነገር በሚል ጀምሮ temp የሚል file name ይሰጠዋል። ይሄ file name የሚዘልቀው ልክ download አርቆ እስኪጨርስ ድረስ ነው። ያቺ በዚህ file name የመጣች ነገር ካለች download ማድረግ ጀምሮልናል ማለት ነው። size ኡን ምን ያክል size እንደወረደ ለማወቅ ደግሞ right arrow ን በመንካት size የሚለውን እያየን ምን ያክል size እንደወረደልን check ማድረግ እንችላለን። ይሄ size ም ደግሞ ልክ በወረደበት ደቂቃ ራሱን እየቀያየረ ስለሚመጣ ምን ያክል size እንደወረደ ማወቅ እንችላለን። ልክ download complete ከሆነ ግን download አድርጎ ከጨረሰ በኋላ ግን ያንን በ YouTube ላይ link ባደረግነው file name title ወይንም file name ወይንም title ይጠራልናል። የዛኔ download አርጎ ጨርሷል ብለን መቁጠር እንችላለን ማለት ነው። እንግዲህ በማስከተል ይችን አጭር የ process ያው በተግባር ለማየት እንሞክራለን። መጀመሪያ ማድረግ ያለብን ነገር እንዳልኩት ያው ወደ ዋይቲዲ ሄደን ዋይቲዲን መክፈት ነው። Menu search Microsoft JAWS 16 YTD Visual Downloader 11 of 11. Enter leaving menus. YTD Visual Downloader dialog. Enter the URL of the video you want to download. Left parody.g. http colon slash slash www.facebook.com slash ይሄንን ያመጣልናል ማለት ነው ስታርት ሜኑን ነክተን ዋይቲዲን የሚለውን ፈልገን ኢንተር ስንለው መጀመሪያ የሚያመጣልን ራሱ enter ደ ዩአርኤል ዛት ዩ ዋንት ቱ ዳውንሎድ የሚለውን ነው ይሄ የሚሆንበት ምክንያት እንዳልኳችሁ ያው YTD አገልግሎቱ convert ለማድረግም cut ለማድረግ ቢሆንም ያው ዋና አላማው download ማድረግ ነው ዩቲዩብ ዳውንሎደር ከስሙ መረዳት እንደሚቻለው ያው ከ YouTube ላይ file ን download ለማድረግ የሚያገለግለን ነው በዛም ምክንያት ነው መጀመሪያ የ download dialogu. ዩቲዩብን ከፍቻለሁ ያው ከዩቲዩብ ከመጀመሪያው ማውጫ ላይ አንድን sample መምረጥ ነው Home edit game of drone, American drama left paren. right paren dash episode 41. ለምሳሌ መለከት ድራማ episode ፎርቲ ዋን የሚል home page ላይ አግኝቻለሁ የጉግል home page ላይ ይሄንኑ በዚሁ መሞከር እንችላለን እዚህ ላይ enter ለዋለሁ ያው አሁን ከፍቶልኛል ድራማውን እሱን ድምጽ ብቻ መስማት እንችል ዘንድ ያው pause ብየዋለሁ። አሁን በማስከተል ማድረግ የሚገባኝ ነገር F6 ን መንካት ነው። ይሄ URL ነው ይመጣልን። ይሄን URL ምን ማድረግ ይኖርብናል ማለት ነው። እዚህ ጋር ኮፒ ማድረግ ይኖርብናል። ኮንትሮል ሲነነካለው እዚህ ላይ ሆኜ በማስከተልም መጀመሪያ ወደ ከፈትኩት YTD ፕሮግራም እመለሳለሁ። እቺ enter the URL የምትለዋ ትመጣልኛለች ማለት ነው። እሷ ላይ ሆኜ control V ን በመንካት paste ትለዋለሁ። ኮፒ ያደረኩትን URL ማለት ነው። በማስከተል ታፕ ታፕ በመንካት download button የምትለው እፈልጋለሁ። download button. የምትለዋን አገኘውኝ። እዚች ላይ space bar ን በመንካት downloading process ኡን ማስጀመር ይቻላል ማለት ነው። አሁን ያው ለእኛ JAWS ኡ ባያነብልንም download ማድረጉን ቀጥታ connection ኑ ፈጣን ከሆነ በከፍተኛ speed ያው እንደ connection ኑ ሁኔታ ማውረድ ይጀምራል ማለት ነው። በማስከተልም ያው እኛ አሁን በዚህ ሁኔታ ያው download ማድረግ እንኳን እንደጀመረ ማወቅ በማንችልበት ሁኔታ ላይ ስለሆን start menu ን በመንካት ወደ document ሄደን document ላይ የመጣ file name ወይ download ማድረግ መጀመር አለመጀመሩን እንዲሁም size ኡን ማጣራት እንችላለን። ለዚህም start menu ን በመንካት document ውስጥ ገባለሁ። e እቺ folder አለች፣ እቺ ፋይል አለች ማለት ነው። እንዲህ ይጠራታል። ልክ ይሄ በዚህ መልኩ መጥራት በዚህ መልኩ የሚጠራት ልክ download አድርጎ እስኪጨርስ ድረስ ነው። ልክ download አድርጎን ሲጨርስ ግን ዩቲዩብ ላይ በሰጠው ፋይል መለከት ድራማ episode ፎርቲ ዋን ምናምን የሚል ከሆነ በዛው ስም ልክ download አድርጎ እንደጨረሰ ያንን ስም ይሰጠዋል። ልክ ያ ስም ሲመጣልን download አድርጎ ጨርሰዋል ብለን መቁጠር እንችላለን ማለት ነው። አሁን ልክ አሁን ያለበትን የአሁን እስካሁን ድረስ ስንት size አውርደዋል ምናምን አሁን ልክ ይሄ total size ኡ ወደ አንድ መቶ ሀምሳ MB አካባቢ ነበር ልክ ያንን ወደ ሶስት አራት መቶ ሀምሳ አካባቢ MB ነበር ያንን ለመለየት ስንት size እንደወረደ ለማየት እስካሁን ድረስ ራይተሩ ራይተሩን በመንካት size ኡን እንዲነግረን ማድረግ ይቻላል። ጃውሶ በ KB ደረጃ ነው ምናልባት እየነገረን ያለው ይሄ ማለት ወደ ሁለት መቶ ምናምን MB አካባቢ ወርዷል ማለት ነው ከአራት መቶ ምናምን ኤምቢ እስካሁን ድረስ ስለዚህ ሁለት መቶ ሀምሳ አካባቢ MB ው አሁን ባለበት ሁኔታ ወርዶልኛል ማለት ነው ለእኔ ምናልባት speed ኡ ፈጣን ስለሆነ ሊሆን ይችላል speed ኡ ሲዘገይ ግን በዛው መልኩ ሊዘገይ ይችላል ይሄንን በዚህ መልኩ ማወቅ ይቻላል። ልክ ግን ራሱን update እያደረገ ስለሚሄድ size ኡን ራሱ በዛ መልኩ ደጋግመን በማየት ያው ምን size ላይ እንዳለና በምን ሁኔታ እንደሆነ ማወቅ ይቻላል። ልክ ሲጨርስልን ግን file name ኡ ስለሚያመጣልን በዛ መልኩ መውረዱን ማጣራት እንችላለን ማለት ነው። ያው ከዩቲዩብ download file ን አንድን file download ማድረግ የዚህን ያህል ቀላል ነው ማለት ነው። እንግዲህ ሌሎች ምናልባት ወንድሜ ነህ በሰባተኛ ወይ በስምንተኛ ክፍል ላይ በ download አደራረግ YTD downloader ን ሳንጠቀም download ማድረግ ያሳይቶን ነበር። ነገር ግን እሱ ላይ ያሳየን ነገር ትንሽ ረዘም ያለች ይመስለኛል። አጭርዬ መንገድ የተሻለች አጭርዬ መንገድ አለችም እያለው እንግዲህ እንድትሞክሯት ለማቅረብ እፈልጋለሁ። ያቺ ምንድናት ልክ እሱ እንዳለን መጀመሪያ ዩቲዩብ link እንዳመጣ ወይንም ሙዚቃ እንዳመጣን Alt D ን መጫን አለብን። ከዛ በኋላ ደግሞ ደብሊው ዳት በሚለውና ቀጥሎ ዩቲዩብ በምትለዋ በ dot እና በ Y መካከል SS ን መጻፍ አለብን። ከዛ በኋላ እሱ ላይ enter ስንል ነው የተጫወተ ያለውን ሙዚቃ አቋርጦ link download የምትለዋን ነገር ወደ ታች ስንወርድ ምናምን የሚያመጣልን። ይቺን ለማስቀረት ግን ማድረግ የሚገባን ነገር ምንድን ነው? Save From dot net የምትባል ሶፍትዌር አለች። ያቺን ሶፍትዌር ከየትኛውም ጉግል search ላይ freely available ነው። ከዛ ላይ አውርዶ በመጫን ያንን ነገር ማለት link download የሚለውን ነገር ቀጥታ ሙዚቃውን እንደከፈት ነው ልናገኘው እንችላለን። ሙዚቃውን ወይንም ሌሎች ፊልሞች download ለማድረግ የፈለግነውን ነገር እንደከፈት ነው alt D ን ያንን alt D SS የሚለውትን process ኦች ሳንሄድ link download የምትለውን ነገር ቀጥታ ማምጣት እንችላለን። ያው ምናልባትም ከኔ እንደኔ ሞክራችሁት ከሆነ ያንን ነገር አልት ኤስኤስ የሚለውን process ሄዳችሁ link download የሚለውን ቦታ የሚያደርሳችሁ site ላይ ራሱ እንደ ሪኮመንዴሽን ልክ link download የምትለዋን ነገር automatically ማግኘት የምትፈልጉ ከሆነ save from dot net ን ከዚህ በሚቀጥለው process እየተከተላችሁ ጫኑ ይላችኋል። ስለዚህ ምናልባት ጉግል ላይ search ማድረግ ወይ ደግሞ ሶፍትዌር የሌላችሁ ልጆች ልክ ወንድሜ ነው ባሳየን መንገድ ራሱ ሄዳችሁ address ኡ ላይ ስደርሱ ያቺ ሪኮመንዴሽን አለች። ያቺን process ብቻ በመተክ በመከተል ኮምፒውተራችሁ ላይ save from dot net ን install በማድረግ link download የምትለዋን ነገር ቀጥታ በማምጣት ያለ YTD ምናልባት ባጠረ መንገድ የፈለግነውን ነገር download ማድረግ እንችላለን። ያ ነገር የምናገኘው ዩቲዩብን የሆነ ሙዚቃ እንከፍታለን። ከዛ ወደታች ስንወርድ ያው pause ወይ play እንደዚህ አይነት ነገር የሆነ በ volume ምናምን የሚሉ ነገር ያመጣልናል። ልክ ወደ ታች ስንወርድ ግን subscribe button የምትል ነገር አለች። ከዛ ወደ ታች አንድ down ስናረግ ቁጥር አለ። down ስናረግ link download የምትለዋ ትመጣለች። ያቺ ከሌለች save dot save from dot net የምትለዋ ነገር ከሌለች ግን የሚኖረው ነገር ምንድን ነው? add share to ምናምን የሚል add button share to የሚለው ነገር ይቀርና ያንን ነገር save dot net save from dot net ካለችን link download የምትለዋ ነገር subscribe ከሚለው በታች በሁለት ቁጥሮች መሀል እንደ link ትገኛለች ማለት ነው። ያቺን link ስናረጋት ቀጥታ IDM የሚሆን ሌላ የ downloading ሶፍትዌራችንን ተጠቅሞ ቀጥታ ያው የ download ኡ እንትን ይመጣልናል፣ dialog ይመጣልናል። ከዛ start ብሎ ማውረድ ብቻ ነው ማለት ነው። ሁሴን ናስር እባላለሁ ከስድስት ኪሎ። በጣም አመሰግናለሁ። ከአድማጮች በዚህ ሳምንት አስተያየታቸውን የሰጡን አድማጮቻችን ነህ በየነ፣ ዮሐንስ ታከለ፣ እንዳልካቸው ጸዳሉ፣ ወንዶሰን ይፍሩ፣ ሆነልኝ መልኬ፣ ሀዊንኮ ሂናፉ ስንኳ ስሙን አጠራሩን ተሳስቼ ሊሆን ይችላል። አንዋር ልኮልኛል አስተያየት። ቴዎድሮስም ከባህር ዳር አስተያየት ልከዋል። ሁላችሁንም ስለ አስተያየታችሁ በጣም አመሰግናለሁ። እና ወንድሜ ነህ በአለፈው ሳምንት የተላለፈው ፕሮግራም የድምፅ መቆራረጥ ችግሮች ነበሩ በተለይ አባተ የሚናገርባቸው ላይ ብሏል እውነቱን ነው ይሄ የማይክ ነገር ቋሚ መፍትሄ አላገኘሁም አንዴ በሞባይል ላይ አንዴ በላፕቶፕ የደበላለኩላ የተሻለ ጥራት ለማግኘት የሞከርኩ ነው መሀል መሀል ላይ ችግሮች ተፈጥረውብኛል ከዚህ በፊት አንድ አድማጭ በእንዲሁ በጽሁፍ በግሌ የሶኒ ማይኮች ጥሩ ናቸው ብሎኝ ነበር ማይክ ገዝቼ ነገር ግን ሞተር ምናምን በስቶበታል በኋላ ልብ ያላልኩት ለካሱ ማይኳ ተንጠልጣያ መሆን የለባትም ጆሮ ላይ ራሷን ችላ ቀጥ ብላ የምትቆመው መሆን አለባት ብሎ ነበር እሱ ልብ አለ ማለቴ የከሰርኩ ኪሳራው ነው ከኔው ነው ብቻ ይቅርታ ጠይቃለሁ ነው ወደፊት ለማስተካከል ጥረቴን እቀጥላለሁ የተሻለ ማይክ ጥራት ያለው ለማድረግ ማለት ነው ሌላው በ ATM ጋር ተያይዞ እዚህ አውሮፓ እንዳውም በ ATM ነው በብዛት መጠቀመው ብሏል ወንድሜ ነህ ቪዛ ካርድ ይባላል ገንዘብን ባንክ ሄዳችሁ በሱ ታወጣላችሁ። እንደውም ይሄ እዚህ ሀገር የተለየው ከጀርባው ኮድ አለው ቁጥር ባለ ብዙ digit ቁጥር ያንን ቁጥር ኦንላይን አስገብታችሁ ከዛ PIN code ኣችሁን አስገብታችሁ የፈለጋችሁትን ነገር ኦንላይን መግዛት ትችላላችሁ ብሏል። ቪዛ ካርዳችሁን ያገኘ ሰው ከጀርባ ያለውን ቁጥር በማንበብ በእናንተ ገንዘብ ሊጠቀም ይችላል ብሏል። ነገር ግን ያው ያቺ ባላራት digit ኧ PIN PIN code ኧ ስለምትኖር ቁጥሩን ብቻ ማወቁም በቂ አይደለም። በእርግጥ ግን አራት digit ኧን እንግዲህ የሚያገኝበት እድል ይኖራል በሚል ሰግቶ ይመስለኛል። ግን convenience ኡ ይበልጣል ከሚኖረው ስጋት የሚሰጠን ምቾት በቀላሉ ቤታችን ቁጭ ብለን ሙክቴም ሳምንት ስለ mobile banking ሲያስረዳን እንደነበረው ይሄ ካርድ ቢኖረን እና እኛ ሀገር ይሄ ቪዛ ካርድ አገልግሎት ቢጀመር በእርግጥ ለውጭ ዜጎች አሁን ይሰጣል ዳሽን ባንክ ለንግድ ባንክም ለቻይናውያን ለአሜሪካውያን የውጭ ይዘውት የመጡትን ቪዛ ካርድ እዚህ ሀገር ውስጥ በ online ም በ ATM ማሽኑን በመቅረብ እንዲጠቀሙበት ይፈቅዳሉ ሀገር ውስጥ መንግስት ኦንላይን እንድንገዛ ገና ስላልፈቀደ ማለት የውጭ ምንዛሪ እንዳናባክን በሚል እሳቤ ይመስለኛል እና በዛ ምክንያት አይሰራም እንጂ ሀሳቡ ከሚኖረው ስጋት ይልቅ የሚኖረው ጥቅም ይበልጥብኛል ብዬ አስባለሁ። ብቻ አንደኛ ነው መሆነው እሱና አገልግሎት <laughs> ሲጀመር ሂዶ ለማውጣት anyways ግን ጥንቃቄ የሚፈልግ መሆኑን እኔ ምስማማለው። ወንድሜንህን በጣም አመሰግናለሁ ስለ አስተያየቱ። ዮሐንስ ታክልን እንዳልጋቸው ጽዳሉ ላፕቶፕ ላይ እንዴት ነው ፓድ እቺ mouse የምንቀሳቀስበት ማጥፋት የምችለው ስጽፍበት የተንቀሳቀሰች ከርሰሩ አስቸገረች ሌላ ቦታ እየወሰደች ብሎኛል በዋናነት ይህን እንኳን ማቀርበው ሌሎች አድማጮች ይሄ ችግር ገጥሟችሁ የፈታችሁበት መንገድ ካለ ለእሱም ለእኔም አማራጭ እንድትጠቁም ነው እኔ የምጠቀመው ላፕቶፕ ላይ ኪቦርድ ኖርማል የዴስክቶፕ ኪቦርድ ሰክቼ እሱን ይዤ ስለሆነ አያስቸግረኝም ግን አንዳንድ ላፕቶፕን ብቻ ለመጠቀም ስሞክር እኔም እሱ ያለው ነገር ያጋጥመኛል። አንዳንድ ላፕቶፖች ላይ ግን ምን አጋጥሞኛል? Fn key የምትባለዋን እሷን ከ F nine ጋር ስንጫን touchpad ኧን ያጠፋታል። ከ model model ላይ ስለሚለያይ ነው የሚያስቸግረው። ምናልባት የላፕቶፕ ሞዴል የምታውቀው ከሆነ ማለት ለምሳሌ Toshiba Satellite እንደዚህ ወይም Toshiba C ምናምን A ምናምን የሚባል ወይ Dell Inspire Dell Latitude የሚባሉ አሉ። የትኛው እንደሆነ አይተህ ኢንተርኔት ላይም search ብታደርገው ልጠቅም ይችላል። ለማንኛውም ሌሎች ግን ለዚህ መፍትሄ ያገኛችሁ ካላችሁ ብትጠቁሙን መልካም ነው እላለሁ። ወንዶ ሰኔፍሩም ቴክኖዎች ቶክባክ ይሰራሉ ወይ ብሎኛል። ባለፈው ሳምንት ላብራራ እንደሞከርኩት ጥያቄው የአምራቹ ማንነት ሳይሆን ቀፎው about የሚለው ውስጥ አንድሮይድ ይላሉ ወይ ነው። Android version እንደዚህ ይላሉ ወይ ነው። እንደዛ ካለ ቴክኖ የሚባል ጣና የሚባል ማንም ድርጅት ያምርተው ውስጡ አንድሮይድ የሚል ከሆነ ይሰራል። እንደ ድሮ ቀፎውንም ሶፍትዌሩንም አሁን አንድ ድርጅት አይደለም የሚያመርተው። ሶፍትዌሩን ጉግል የሚባለው ነው። ቀፎዎቹን ግን ማንም ሊያመርተው ይችላል። አንድሮይድ የሚባለው open source ስለሆነ ገንዘብ ስለማይከፈልበት አቅም ቢኖረን እኔም እናንተም ዛሬ ቀፎ አምርተን አንድሮይድ እንጭናልበት መሸጥ እንችላል። ለምን አንድሮይድ ሸጣችሁ ብሎ የሚጠይቀን የለንም። አንድሮይድ ማን ነው ጉግል ለሁሉም ስለሚፈቅድ። ስለዚህ ቴክኖ ሁነው አንድሮይድ የሆኑ አሉ። በመኖራቸውም ቶክባክን ይጭናሉ። ቴክኖ ነው አንድሮይድ ያልሆኑ አሉ። ስለዚህ እነሱ ቶክባክን አይጭኑም ነው መልሱ የሚሆነው። ሌላ ሆነልኝ ሰጥቶናል እንትና ኮ ሂናፉ እንግዲህ ስሙን አጣበላችብህ እንዳ ከሆነ ይቅርታ። በአንድሮይድ ላይ ስፒክን እንዴት አድርጎ አማርኛ እንደሚያነብ አሰምተን ነበር። አማርኛን መጽሐፍ ይቻላል ወይ የሚል ጥያቄ አንስቶልኛል። እስካሁን የተቸገርኩበት ጉዳይ ቢኖር እሱ ነው። ብዙ የአማርኛ keyboard ኦች አሉ። አማርኛን ለሚያዩ ሰዎች ለመጽሐፍ ግን እስካሁን accessible የሆነ ማለት ከቶክ ባክ ጋር የሚሰራ keyboard አላገኘሁም። አንድሮይድ የምትጠቀሙ ካላችሁ በዚህም ብትረዱኝ ደስ ይለኛል። አማርኛ መጽሐፍ የቻላችሁ በአንድሮይዳችሁ ላይ ግዕዝ ኢሜ የሚባለው በኮምፒውተር በጣም የወደድኩት የአማርኛ keyboard ነበር። ለሞባይል ሰርተውለታል፣ ግን accessible አልሆነም። ያኔ እንደውም የኮምፒውተርን ሲጽፉ ለ visually impaired ማየት ለተሳናቸው ብዬን የሰራው ሁሉ ብሎ ነበር። ያንን ሀሳቡን ወደ አንድሮይዱ ለምን እንዳልወሰድ ወይ አስቸጋሪ ሆኖበት እንደሆነ አላውቅም ግን ሳይሰራልኝ ቀርቷል። አዝኛለሁ በዛ። ሳምንት ተናግሬው በነበረው ዋትሳፕ ላይ group በመፍጠር በዛ ፕሮግራሙን ላሰራጭ ወይ የሚል አንስቼ ነበር። በዛው አስተያየታቸውን የሰጡን ሁለት አድማጮች ብቻ ናቸው፣ አንዋርና ቴሮስ ናቸው። ይሁን ያሉ እኔ የምፈልገው ቢያንስ አስር ሰው ቢኖር መልካም ነበር። እስቲ ሁለታችሁን ልያዝና እስከ ሳምንት ሌላ ሰዎች ተጨማሪ የምትፈልጉ ብትኖሩ በዋትሳፕ ፕሮግራሙ እንዲሰራጭ የምትፈልጉ ብትኖሩ እስቲ ግለጹልኝ እስከ ሳምንት ባለው ድረስ ማለት ነው ሀዊንኮ ቴሌ ያልከው የጥቅል አገልግሎት ህዝብ በፊት ጠቅሰህ የነበረው ተጀምሯል ብሏል ይህንን ዜና ላይ ለማካተት ሞክር ያለው ያው ዜናው ላይ ያልጠቀስኩ ከያንተን ሳላይ በፊት ስላቃጠጥኩ ነው ይቅርታ ጠይቃለሁ ግን የድምፅ አገልግሎቱ የናይት ማለት ማታ ሌሊት ብቻ የምትሰራዋ ናት የተጀመረችው እንጂ የቀኑ አይሰራም። ኢንተርኔትና የመልእክት SMS ግን ተጀምሯል በትክክል እና መሰግናለሁ ሀዊንኮ እንግዲህ አስተያየቶቻቸውን የምትልኩባቸውን መስመሮች ገልጻለሁ ለነገሩ ሌላ ሳልገልጸው ማለፍ የሌለብኝ ኢሜይል የምትጠቀሙ ሰዎች ምን ያህል ናቸው ሲፈና ግለጹልኝ ብዬ ነበር አብዱ አብዱ እንዳውም ከዛም አልፎ ፕሮግራም ወደ መላክ ገብቷል። አመሰግናለሁ አብዱን። እንዳልካቸውም በኢሜይል አስተያየቱንም ጥያቄም ልኳል። ቅድም laptop touch pad እንዴት ነው የሚጠፋው የሚለውን በኢሜይል የላከው ሁለቱ ናቸው። በኢሜይል እየተሳተፉ እንደሆነ የገለጹልኝ። እስቲ እስካሁን ባለው ኢሜይሉን ቀጥላለሁ። ግን ወደፊት ዋትሳፕ በተለይ አብዱ ዋትሳፕ ስላለው ወደ ዋትሳፕ ስዊች ላደርግ ስላለው እንዳልካቸው እስቲ ምናልባት አንተ ዋትሳፕ ካለህ ነገረኝና እናንተ ሁለታችሁ ጨምረ አራት አድርጌ ኢሜሉን አቋርጬ ወደ ዋትሳፕ እንዲሻገር ወይም ደግሞ ሲተነጋግረን የተሻለው የትኛው ይሻላል የሚለውን ብናይ ጥሩ ነው አቡንኮ ሌላ ያነሳልኝ ለምንድን ነው ስልሳ ሶስት ላይ ኢሜል ሊሰራልኝ ያልቻለው የተቋረጠበት ምክንያት ምንድን ነው ብሏል እንዳላንዘዘብ ልሞክር ግን ኢሜይል secure connection ማለት ደህንነቱ የተጠበቀ ግንኙነት ይፈልጋል። ይሄ ደህንነቱ የተጠበቀ ግንኙነት የሚረጋገጠው ደግሞ ሰርቲፊኬት የሚባሉ አሉ። እነዚህ ሰርቲፊኬቶች እና ሞባይላችሁ contact እያደረገው ያለው ድርጅት አሁን እሱ ነው የሚለውን ማንነቱን የሚያረጋግጥበት ነው። እነዚህ ሰርቲፊኬቶች በጊዜ የተገደቡ ነው። በየሁለት ዓመት በየምናምን ዓመት update መደረግ አለባቸው። በመሀል ተጠልፈው ሌላ ጠላፊ ጂሜል ላኩ ብላችሁ ሌላ አካል እንደ ጂሜል አስመስሎ መረጃችሁን እንዳይሰርቃችሁ ወይም እንዳታለላችሁ ማለት ነው። እንግዲህ ኖኪያ ደግሞ በመክሰሩና ለማይክሮሶፍት በመሸጡ ከስሮም ባይሆን እንኳንና ስራ ላይ እንኳ ቢሆን እነዛን እነ E5 እነ ስልሳ ሶስትን ደግሞ አገልግሎት ለእነሱ ድጋፍ ማድረግ ስላቆሙ ሰርቲፊኬታቸውን update የሚያደርግላቸው በማጣቱ ከጂሜል ጋር contact ሲያደርግ error ነው የሚለው ሊግባቡ አልቻሉ ማለት ነው። ጂሜልን የሚያረጋግጥበት ሰርቲፊኬት አውቶፍዴት ከተባለው ቀን ጊዜው ያለፈበት ስለሆነ expire ያደረገ ስለሆነ connect ማድረግ አልቻለም። በዛ ምክንያት ነው ጂሜልም እስከ ቅርብ ጊዜ ድረስ የሰርቲፊኬቱ ቀን ረዘም ያለ ስለነበር የማይክሮሶፍት ማለትም Outlook dot com ይሰራ ነበር። እሱ አሁን ህዳር ነው ታህሳስ ላይ ቆሟል። ጂሜል አምና ሐምሌ 29 አካባቢ ነው የተቋረጠው። በዚህ የተነሳ ኖኪያዎች ኢሜይላቸው አይሰራም፣ secure connection ኦች አይሰሩም። ፌስቡክ የእሱ ቢያንስ አሪፍ የሆነው ሴኩሪ ኮንዲሽን ሲመጣ accept ለእናንተ ምርጫ ይሰጣችኋል በቃ እሱ ነው እኔ አምነዋለሁ ብላችሁ accept permanently እና accept ብቻ ምርጫ accept for ነው ነው accept for ጠፋኝ ቃሉ የሚል እድል ስለሚሰጣችሁ በእናንተ ኃላፊነት ውስዳችሁ ሰርቲፊኬቱ እናንተ save እንድታደርጉት እድል ይሰጣችሁና በዛ ምክንያት ነው አሁን እየሰራ እየቀጠለልን ያለው እነዚህ ምን የዚህ አይነቱ ምርጫ ስላልሰጡን ነው save ብላችሁትም የግድ ከዋናው ድርጅት የመጣ ካልሆን አልቀበልም እያለ ቀፎ ማለት ነው። በዛ ምክንያት ነው ምናልባት ፌስቡክም ወደፊት ሊቋረጥ ይችላል፣ ግን እንደሚያስቀጥሉት ተስፋ አለኝ። ሁላችሁም አስተያየት ሰጣችሁን አድማጮች አመሰግናለሁ። አስተያየት የሚለቅባቸውን መስመሮች ይገልጻለሁ። በድምጽ ደውላችሁ መልእክት መተው ለምትፈልጉ እኔን ደውላችሁ አታገኙኝም። ድምፅ መልእክት መቀበያ ነው። 0972 33 52 ላይ ብትደውሉ answering machine አለ መልእክቱን ከሰማችሁ በኋላ አጠር ያለ መልእክት አስቀምጡልኝ ዋትሳፕ 0914 54 57 99 እዛ ላይ መልእክት መቶ ትችላላችሁ ኢሜይል ክዝሽ plus subscribe at Google Groups dot com ለመጀመሪያ ጊዜ ለምትልኩ ነባሮች ክዝሽ at Google Groups dot com ነው በፌስቡክ Facebook dot com slash ክዝሽ ነው በሁሉም መስመሮች አስተያየቶቻችሁን ፕሮግራሞቻችሁን ዛሬ ላቀረብኳቸው ፕሮግራሞችና ጥያቄዎች መልሶቻችሁን ብትልኩ በጣም ደስ ይለኛል። ከዚህ ሳምንት ጉጉት የምጠብቀው በተለይ ዋትሳፕ የምት እንዲሁን በዋትሳፕ ፕሮግራሙ እንዲጀመር የምትፈልጉ እስቲ እንፈልጋለን ብላችሁ ከላይ በጠቀስኳቸው መልእክት መስመሮች በአንዱ ብትነግሩኝ ደስ ይለኛል። አስር ሰው ከሆነ ጀምራለሁ። አሁን ባለው ሁለት ነው። እስቲ እስከ ቀጣይ ሳምንት ላኩልኝ። በዚህ ሳምንት የነበሩን ፕሮግራሞች እነዚህ ናቸው። ስላዳመጣችሁ አመሰግናለሁ። የሳምንት ሰው ይበለን። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን።